الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء المرسلين سيدنا وحبيبنا وقدوتنا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته يا جزيتك ከየወሩ ሶስት ቀን ነብዩ አለይሂ ሰላቱ ወሰላም እንድጾም አዘዋል ወይንም ሱና እንደሆነ አበረታተዋል። እነዚህ ሶስት ቀናት ስንተኛው ስንተኛው ስንተኛው ምን ይባላሉ? አያመል ቤት ምን ማለት ነው? አያመል ቤት አንጸባራቂ ድል ምን ምን ስለሚሆን ነው አያመል ቤት የተባለው? ፉቃዎች ደግሞ ያመጡታል አያመሱ የሚባል አያመሱ አስራ እነዚህ ሶስት አያመል ቤቶች አሉ አይደል አያመሱ ደግሞ ይባላል አለ ሰባተኛ ሀያ ስምንተኛ ጨለማ የሚሆንበት ጊዜ ማለት ነው ላኪን እሱ አይደለም ሐዲስ እሱ አይደለም እሺ አምስት ቀናቶች መጾም ክልክል እንደሆነ ነብዩ አለይሂ ሰላቱ ወሰለም ነግረውናል። በሌላ የመሸክም አለ። እዚህ አሁን የነገሩን አምስት ቀኖች ተነግረዋል። ማን ማን ነበሩ? ሁለቱ ዒድና ሶስቱ አያመት ተሽሪክ بإجماع العلماء የተከለከሉት ማና ማን ናቸው? ዑለማ ሁሉ ኢጅማ አድርጎ መጾሙ ክልክል ያለው ሁለቱን ዒዶች። እዛኛው ላይ ግን ኺላፍ አለ። ኢዘን ተሰፈ ሻዕባን ፈላተሱሙ ይህን ሐዲስ ምን ነበር ያደረግነው? ሻዕባን ግማሽ ከሆነ በኋላ ፈላተሱሙ ብለዋል ነብዩ አለይሂ ሰላቱ ወሰላም ይላል። ምን ነበር ያን ይህን ሐዲስ ሐዲሱ በጣም ባዕፍ ነው፣ በጣም ባዕፍ ነው፣ ባዕፍ ነው። ግን ይጾማል ከሻዕባን ከግማሽ በኋላ ይጾማል። አዎ በምን ደሊል? ሻዕባን አብዛኛውን ነብዩ ስለጾሙ لا تصوموا السبت إلا فيما افترض عليكم إلا فيما افترض عليكم على من دون لحاء عنب من مالك نهى عن صوم يوم عرفة بعرفة عرفة የአረፋ ቀን አረፋ ላይ ያለ ሰው እንዳይጾም ነብዩ ከልክለዋል። ሐዲሱ ضعيف ነው። ضعيف ቢሆንም ግን አይጾም። አብደላህ ብን ዑመር ይተናገረዋል። ከነብዩም ጋር እጅ አድርጋለሁ ከአቡበክርም ጋር ከዑመርም ጋር ከዑስማንም ጋር የአረፋን ቀን አይጾሙም ነበር የሚል ሌላ አለ። ያንኛውን አሰር ይህንኛውን ያጠነክረዋል። ምንም እንኳን ሐዲሱ ضعيف ቢሆን። እሺ ባቡ አልኢዕቲካፍ ወቂያም ረመዳን ይህን እንመለከታለን። ታይ ባቡ አልኢዕቲካፍ ስለ ኢዕቲካፍ ስለ መቀመጥ ለዒባዳ መቀመጥ ራስን ቆጥቦ መቀመጥና ወቅያሜ ረመዳን ረመዳንን ስለመቆም የተመለከተ የነብዩ አለይሂ ሰላቱ ሰላም የተረጋገጡ ሐዲሶችን እንመለከታለን። ኢዕቲካፍ ማለት ኢዕቲካፍ ማለት ሀብሱን ነፍሲ ራስን ማገድ ራስን መገደብ ከዱንያና ከተለያዩ ሸዋግሎች ለዒባዳ ብቻ ራስን መድቦ ወይንም ደግሞ ራስን ገድቦ መቀመጥ ማለት ነው። ከዒባዳ ጋር የተያዘ ነው ኢዕቲካፍ ጁሉስ መቀመጥ ነው፣ ቁዑድም መቀመጥ ነው፣ ልብስም መቀመጥ ነው፣ ሙክስም ራሱ መቀመጥ ነው። ወላኪን ልኢዕቲካፍ ከኢባዳ ጋር የተያዘ ነው። ከኢባዳ ጋር የተያዘ ነው። ኢዕቲካፍ አለ ሉገተን الحرس واللزوم አንድ የሆነን ነገር ሙጭጭ አድርጎ ማያዝ وفي الشرع በሸሪዓ ከመጣን ደግሞ ሙክቱ ረጁል አንድ ሰው መቀመጥ ፊል መስጂድ የሲፈት መክሱሳ ልዩ በሆነ አቀማመጥ መቀመጥ ማለት ነው። ልዩ በሆነ መልኩ ከጊዜ ጋር በተያያዘ ዚክር እያደረገ ቁርአን እየቀራ ዒልም እየተማረ እዛው ውስጥ መስጊድ ውስጥ መቀመጥ ማለት ነው። ኢቲካፍ ማለት ነው። ኢቲካፍ ማለት ነው። ኢቲካፍ አለ። ኢቲካፍ ፊል በቁርአንም አለ፣ ወሱና በነብዩ ሐዲስም አለ፣ ወኢጅማዕ አልሙስሊሚን በሙስሊሞች አንድነትም ሁሉም ተስማምቶበታል አለ። ዑለማ ሁሉ ኺላፍ የለም። ምን ኢዕቲካፍ የለም የሚል የለም አለ ኢዕቲካፍ ولكن ከጾም ጋር የተያያዘ መሆን አለበት? አይ ያለ ጾምም ይቻላል። ይሄ ነው ኺላፍ ያለ ያለ ጾም መሆን የለበትም። ኢማሙ አቡ ሐኒፋና ኢማሙ ማሊክ ያለ ጾም ኢዕቲካፍ የለም ነው ያሉት። ጾም አንድ ላይ ከኢዕቲካፍ ጋር መያያዝ አለበት። ኢዕቲካፍ የሚያደርግ ከሆነ ሰውየው መጾም አለበት ብለዋል። የግድ ለምን ሲሏቸው ነብዩ عليه الصلاة والسلام ያደረጉት ኢዕቲካፍ ሁሉ ከጾም ጋር ተያይዞ ነው። ታዲያ ነው ምን ወሰዱት? እና ኢዕቲካፍ ያለ ጾም አይቻልም ያሉት ማና ማን ናቸው? ኢማሙ አቡ ሐኒፋና ኢማሙ ማሊክ ናቸው አሉ። ጅምሁር አልዑለማ እና እነ ኢማሙ አህመድ እነ ኢማሙ ሻፊዒ ደግሞ ያለ ጾም ራሱ ኢዕቲካፍ ይቻላል አሉ። እነዛ ደሌላቸው ነብዩ عليه الصلاة والسلام ያደረጉት ኢዕቲካፍ ሁሉ ከጾም ጋር የተያያዘ ስለሆነ ከሰለላሁ አኺር ላይ ያደረጉት ነብዩ አለይሂ ሰላቱ ወሰለም ያ ደግሞ ከጾም ጋር የተያያዘ ነው ብለዋል። አይ ነብዩ አለይሂ ሰላቱ ወሰለም በሸዋል ወር ሸዋል ውስጥ ኢዕቲካፍ አድርገዋል የሚል ሐዲስ አለ። ሸዋል ውስጥ ደግሞ ጾመዋል አልጾሙም አላህ አለ አይታወቅም። አንድ ያለ ሁለተኛ ሌላ ጠንካራ ደሊል የሚባለው ዑመር ብን አልኸጣብ አንድ ቀን ነቢዩ ጋር عليه الصلاة والسلام መጣና يا رسول الله كنت نذرت في الجاهلية በጃሂልያ በነበርኩበት ጊዜ ኢዕቲካፍ አደርጋለሁ መስጂድ አልሐረም ውስጥ ብዬ በራሴ ላይ ነዝር ገብቼ ነበር አላቸው። ሌይለተን ፊል መስጂድ አልሐራም ብሎ ነው የተናገረው። يوما ሳይሆን ሌይለተን ፊል መስጂድ አልሐራም መስጂድ አልሐረም ውስጥ አንድ ሌሊት ኢዕቲካፍ አድርጌ አድራለሁ ብዬ በጃሂልያ ዘመን ነዝር ገብቼ ነበር አላቸው። ፈአውፊ ቢነዝሪካ በነዝርህን አሟላ ስለትህን ክፈል አሉት ነብዩ አለይሂ ሰላቱ ወሰላም። ዑመር ኢዕቲካፍ አደርጋለሁ ያለው መቼ ነው? ሌሊት ነው። ሌሊት ደግሞ ጾም አይቀበልም። ስለዚህ ያለ ጾም ኢዕቲካፍ አለ ማለትም ከዚህ ወስደዋል። ጠንካራውም ደሊል ደግሞ ይሄ ነው። ጅምሁር العلماء ኢማሙ ሻፊዒ ኢማሙ አሕመድ ያሉት هذا هو يكون دليله أقوى من دليل أبي حنيفة وإمام مالك اعتكاف لا لبى قرآن الله من ولا تباشرهن وأنتم عاكفون في المسجد مسجد است اعتكاف هذا الجاتشوف من من نتن جات فتسمو بلو الله اعتكاف من يبال نقرأ طهر بيتي للطائفين والعاكفين والركع السجود بلو الله والعاكفين يميل الله القران السمع نسمع فنبي حديث من نكرون إجماع جزمو كل ما الله إجماع كل ما الله بلنا ولما هل تسمن طال اعتكاف من يبال نقرأ اعتكاف يهون النجر ምን ማድረግ ነው ተባባል ኢዕቲካፍ ማለት ሐብሱ ነፍስ ነው። ራስን መቆጠብ፣ ራስን ከዱንያ شواغل ሰብስቦ ወደ መስጂድ ጥቅልል ብሎ መግባት። ደግሞ ኢዕቲካፍ የሚደረገው ጁሙአና ጀማዓ የሚሰገድበት መስጂድ ውስጥ ነው። ጀማዓ ለሌለበት ቦታ ኢዕቲካፍ ማድረግ የለበትም። ለጀማዓ ብሎ መመላለስ ወይንም ደግሞ ኹሩጅ ይፈጠራልና ስለዚህ ጁሙዓ እና ጀማዓ አለበት መስጂድ ውስጥ የግድ ነው መሆን አለበት ማለት ነው። ኢዕቲካፍ ጊዜ ገደብ አለው ወይ? ለሰላሳ ደቂቃ ኢዕቲካፍ መግባት ይቻላል። ለተወሰነ ሰዓት መግባት ይቻላል። ኢዕቲካፍ አስር ሰግደህ እስከ መግሪብ ድረስ መቀመጥ ትችላለህ። ኢዕቲካፍ ይቻላል አለ ያለ ጾም አለ ባለው ማለት ነው። ጾም ነው ደግሞ ጠንካራ ስለዚህ ገደብ የለውም። ዋናው ግን ኢዕቲካፍ የሚበረታታው العشر الأواخر ላይ በሌላም ጊዜ አለ ኢዕቲካፍ ኢዕቲካፍ ዙር ሰግዶ እስከ አስር አስር ሰግዶ እስከ መቀመጥ ይችላል። አንድ ሰው ቁርአን እየቀራ ኢዕቲካፍ ነው ራሱ مطالعة العلم ራሱ ያው ኢዕቲካፍ እዚሁ ጋር ነይቶ ተቀምጦ ኪታብ እያዳመጡ እየቀሩ መቀመጥ ራሱ ዒባዳ ነው። ዒባዳ ይሆናል ማለት ነው። ራሱ ኢዕቲካፍ ነው። ولكن ኢዕቲካፍ أفضل الاعتكاف في رمضان የሚደረገው ነው። ነብዩ عليه الصلاة والسلام ወሩን ሁሉ ኢዕቲካፍ ያደርጉ ነበር ረመዳን። መጨረሻ እድሜያቸው አካባቢ ግን ትላለች አይሻ ረዲየላሁ ተዓላ አንሃ العشر الأخير ላይ ለይተውታል። ሐታ ተወፋሁላህ። ስለዚህ እንመልከተው باب الاعتكاف سلا اعتكاف وقيام رمضان عن ابي هريره رضي الله تعالى عنه ان رسول الله صلى الله عليه وسلم قال يا الله ملاك تنين به من قام رمضان رمضان يقوم ايمانا امنوا مالك ايمانا مالك تصديقا بوعد الله بثوابه الله اجر ستنين بلو كلب من نروت ليليتون يقوم ايمانا مالك من مالك امنوا مؤمن هنا مالك هذا اللي مجبوط عليه من مالك ايمانا مالك አላህ ቃሉን ያከብርልኛል ይሰጠኛል ብሎ ማለት ነው። ተስዲቀን ቢወዕድላህ የአላህን ቃል ኪዳን ተማምኖ አምኖ ሌሊቱን የቆመ ወህቲሳበን አጅር ፈልጎ ለሌላ ነገር ሳይሆን አጅር ፈልጎ ለአጅር ብሎ ወህቲሳበን አይ ጠለበን ሚን አላህ አጅር ከአላህ ደሞዝ ክፍያ ፈልጎ ለአላህ ብሎ የቆመ ጉፊረ ለሁ ምህረት ይደረግለታል ማ ተቀደመ ምን ዘንቢህ ያለፈ ወንጀሉን ምህረት ይደረግለታል ይላሉ ነብዩ አለይሂ ሰላቱ ወሰለም። መን ቃመ ረመዳን ረመዳኑን የቆመ ቅያም ማለት እዚህ ቦታ ላይ ምን ማለት ነው የተፈለገው? ቅያም ረመዳን አይ ኢህያ ለያሊ ሌሊቱን ህያው አድርጎ ማሳደር በምን ማለት ነው? ቢተራዊህ ተራዊህ በመስገድ ብለው ዑለማዎች ፈስረውታል። ከዚህ ጋር ነው ያያዙ። ቁርአን መቅራት፣ ዚክር ማብዛት እና የሌሊት ሶላትን መስገድ በዚህ ሌሊቱን የቆመ ኢማንን በአላህ ቃል ኪዳን አምኖ ወህቲሳበን ለአጅር ብሎ ጉፊረ ለሁ ማ ተቀደም ያለፈ ወንጀሉ ምህረት ይደረግለታል ይላሉ ነብዩ አለይሂ ሰላቱ ወሰላም። ያለፈ ወንጀሉ ምህረት ይደረጋል። ምን አይነት ነበር ያልነው? እ ሰጋኢር ነው የሚሆነው ከባኢር አይደለም። الصلوات الخمس والجمعة إلى الجمعة مكفرات لما بينهن إذا اجتنبت الكبائر ነው የሚለው ነብዩ አለይሂ ሰላቱ ወሰላም ሐዲስ አምስት ወቅት ሶላት መካከል ከአንድ ወቅት ሌላው ወቅት ድረስ ማለት ነው። ከጁሙዓ እስከ ጁሙዓ፣ ከረመዳን እስከ ረመዳን በመካከላቸው ላለው ወንጀልን ያራግፋሉ፣ ያጥባሉ ይላል። ኢዘጅቱኒ በተልከባኢሩ ባይሆን ትልልቅ ወንጀል ከተራቀ ትልልቅ ወንጀል ግን በተውባ እንጂ በእነዚህ አይነት ኸይር ስራ አይወገኝም። ስለዚህ ሶሒሁ ትክክለኛው እንደ አህል ስነት ወል ማተቀደመ ምን ዘንቢ አይሶጋኢር ነው። ትልልቆቹ አይማሩ ያለ ተውበት ማለት ተውበት ማድረግ ተውበት ማድረግ ነው። ስም ቀላል እንደውም ሌሊቱን ቁሙ ይሄን ከማለት ተውባ ማለት በጣም ትንሽ አረፍተ ነገር እኮ ነው። ወላኪን ሲድቅ የሚባለው ይከብዳል እንጂ መቁረጥ የሚባለው ነገር መወሰን የሚባል ነገር ሊከብድ ይችላል እንጂ በጣም ቀላል ትንሽ ነገር ነው። وعن عائشة رضي الله تعالى عنها قالت عائشة للنبي كان رسول الله صلى الله عليه وسلم ነቢዩ አለይሂ ሰላቱ ወሰላም ነበሩ ኢዛ ደኸለ አልዓሽሩ አስሮቹ ሲገቡ አይ ማለትም አልአሽረል አኺራ የመጨረሻዎቹ አስሩ ቀናቶች ሲገቡ ምን ረመዳን ከረመዳን ኢዛ ደኸለል አሽሩ ማለት አስሮቹ ሲገቡ እነቱ አስሮች ال ያለው definite article ስለሆነ ቀጥታ العشر الأخير ላይ ነው የሚሄደው አስሩ ሲገቡ አለች አስሩ ማለት العشر الأخيرة من رمضان የመጨረሻዎቹ አስሩ ቀናቶች ሲገቡ شد مئزره ትጥቃቸውን ያጠባብቁ ነበር شد ያጠብቁ ነበር مئزره ማለት ስጥቃቸውን ማለት ነው። ስጥቅ ነው። مئزر ማለት ሽርጥ ነው። إزار ማለት ሽርጥ ነው ሚእዘራቸውን ስጥቃቸውን ያጠብቁ ነበር ነብዩ አለይሂ ሰላቱ ወሰለም። أي شد إزاره። ሽርጣቸውን ጠበቅ አድርገው አጠር አድርገው ይታጠቁ ነበር። ይሄ ማለት ለስራ መዘጋጀት ማለት ነው የተፈለገው ይላል። شد مئزره وأحيا ليله ሌሊቱንም ህያው ያደርጉት ነበር። ሌሊቱንም ምን ያደርጉት ነበር? حي እንደሆነ ያነጉት ነበር። ሌሊትን حي ማድረግ ማለት ምን ማለት ነው? ሲሰሩበት ማደር አለመተኛት ማለት ነው። ወአይ ቀዛ አህለሁ ቤተሰቦቻቸውን ሚስቶቻቸውን የሚቀሰቅሱ ነበር ነብዩ አለይሂ ሰላቱ ወሰለም በዚህ በአሽረ አልአኺር ሐዲሱ ሙተፈቅ አለይህ ምን ይላሉ ዑለማዎች ከጀሚ ዘረው ትጥቃቸውን ነብዩ አለይሂ ሰላቱ ወሰለም ያጠቁ ነበር ማለት ቢማዕና ኢዕተዘለኒ እኒሳ ሴቶችን ይርቁ ነበር፣ ወናት ሌሎች ሰዎችንም ይርቁ ነበር። ሙሉ በሙሉ ወደ መስጂድ ይገቡ ነበር። አስሯን ሌሊት ማለት ነው ወደ መስጂድ ይገባሉ። ተፍኪሩ ወነበሩ ሁሉ አስተሳሰባቸው ሁሉ ከአላህ ጋር ዚክር፣ ቁርአን መቅራት ይህን የመሳሰለ እንጂ በሌላ በዛዛ ተውሪ አይጠመቅም። አስሯን ዕለት ለማንም አይሰጥም። ፍጹም ለጌታ ብቻ ይሰጣታል ማለት ነው። መጨረሻው አስሮች ለሊቶች ምክንያቱም እዚህ አስር ለሊት ውስጥ የሚገርም ተአምር አለ። ምን አለ? ለይለተል ቀድር አለች። ለይለተል ቀድር አለች። ሸደ ሚእዘረሁ ትጥቃቸውን ያጠብቃሉ ማለት አንደኛ ኪናያ ነው። ማለት የቅን ያነጋገር ነው። ትጥቃቸውን ያጠባብቃሉ ማለት ሚስቶቻቸውን ከግንኙነት ይርቃሉ ማለት ነው የተፈለገው። ወይንም ደግሞ ሸደን ዘረው ትጥቃቸውን ያጠባብቃሉ ማለት ምን ማለት ነው? ለስራ ዝግጁ ሆነው ይነሳሉ ማለት ነው። ራሳቸውን አዘጋጅተው ይነሳሉ ለስራ ማለት ነው። ሁለቱም ይሆነ ወአህያ ለይለሁ ሌሊቱንም ህያው አድርገው ያነጉታል፣ ይሰሩበታል፣ ይዘክራሉ፣ ይቀራሉ፣ ይሰግዳሉ ማለት ነው። ወአይቀዱ አህለሁ ቤተሰቦቻቸውን የሚቀሰቅሳሉ በዛ ሌሊት እሳቸው እየሰሩ ሌላውን አያስተኙ ይቀሰቅሳሉ። በጣም ትርፋማ ሌሊት ነው። አመት ሁሉ የሰው ልጅ ይተኛል። በዛች በአስር ቀን ውስጥ በጣም በርትቶ መስራት እንዳለበት ነው። ከዚህ ነብዩ አለይሂ ሰላቱ ወሰላም ስራ የምንረዳው ነብዩ ህያው አድርገውታል። ቤተሰቦቻቸው ሚስቶቻቸውን ቀስቅሰዋል። እንደዛው ማድረግ ማለት ነው። የሱን እዚህ ቀናት ውስጥ ያለ ነው። እነዚህ አስር ቀናት ውስጥ እብኑ ተይሚያ እንደሚለው ነገር አለ። አስሩ የዙል ቀኖቹ ከአስሩ ከአሽረ አልአዋኺር ቀኖቹ ያነዛኞቹ ይበልጣሉ ይላል። ከሌሊቱ ግን የረመዳን ሌሊት ይበልጣል። ቀኑና ቀኑን ሲያወዳድር ዝልህጃ አስር ቀናቶች ተመር የዙል የቀኑ ቀኑ ቀኑ ከአስር አልአዋኺር ከቀኑ ይበልጣል። የዙል የአስሩ ቀናት ሌሊቶች ግን ደረጃቸው አናሳ ነው ከማን ከአስር ልአኺር ሌሊት ለምን ሌሊቱ ላይ ለይለተል ቀድር ስላለበት ትገልጻለች። ምን ሐይስ ደሊል ደግሞ ጠንካራውም ይሄ ነው። ቀኑ ከአስር ልአኺር ቀን ይልቅ የዙል ሒጃ ቀኑ በጣም ይበልጣል። ሐይስ ደሊል በጣም ጠንካራ ደሊል ነው። አልገባችሁ ያበላለጥኩት አልገባችሁም? ቀንና ቀንና አሽረል አኺር ቀን አለ ቀን ቀኑ ፀሐይ ያለበት ክፍል ነው። እሺ የዙል ሐጅ <laughs> አስሩ ቀን ማለት ቀኑ ቀኑና ቀኑን ስናወዳድር የትኛው ይበልጣል? የዙል ሐጅ አስሩ ቀን አለ ነው። ሌሊትና ሌሊቱን ስናወዳድር አዎ ለሊት የበለጠበት ለለተ ቀድር ስላለበት ነው። በቀን ግን እነዚህን አስር ቀናት ዙልሕጃ ውስጥ ያሉትን አስር ቀናት የሚያክል የትም የለም ያሉትን ነብዩ አለይሂ ሰላቱ ምንም ቀን የለም ብለዋል። እነዚህ አስር ቀናት ይሄ ሐዲሱ ደግሞ ሳቢት ነው። ይሄን ብለው አረጋገጡ ቀኑ አሃ እነዚህ አስር ቀናት ከበለጡማ ከአሽረ ለአኺር ይበልጣሉ ማለት ነው ብለን ልንወስድና አሽረ ለአኺርንና እነዚህኞቹን አስር ልናወዳደር ለሊቱን እናወዳ ቀኑ ይበልጣል። ይሄ ዛሂር ነው፣ ግልጽ ነው። ለሊትና ሌሊትን ስናወዳድር ደግሞ የረመዳኑ ይበልጣል። ለምን? ለይለተል ቀድር ስላለች እሷ ባትኖር ኖሮ ግን አሁንም ራሱ የዙል ሒጃ አስር ይበልጥ ነበር ማለት ነው። ምክንያቱም ምን ሐሰት ደግሞ በጣም ጠንካራ ነው። በጣም እነዚህን አስር ቀናት የሚያክል የለም ብለዋል። የትኛውም ኸይር ስራ በእነዚህ አስር ቀናት ውስጥ የተሰራ የሚመጣጠነው የሚቀርበው የለም ነው ያሉት። ሀታ ከረመዳን አሽረል አኺር ቀኑ የዙልሕጃ አስሩ ቀኑ ይበልጣል። ሌሊትና ሌሊት ስናወዳድር ደግሞ የረመዳኑ የአሽረል አኺሩ ሌሊቱ ይበልጣል። ሌለተል ቀድርን ስላቀፈ ማለት ነው። እና ከዚህ ያው ጥንካሬ ማድረግ እንዳለብን ሌሊቱን እየቃሙ ማደር አይደለም። ስለዚህ በጣም ተጠንቀቁ። እየቃሙ ማደር፣ የአረብ እየተመለከቱ ማደር ወይም ደግሞ የተለያየ ብዙ ነገራት የሚሰራ ነገር አለ። ይሄ አይደለም ወላሂ እንትን መስጊድ ውስጥ ገብተን አስሯን ቀን ምንም ብለን ማሳለፍ ነው። ዋጅብ አይደለም መስኑ ነው። ኢጅማዕ ዑለማ አለ። ዋጅብ ነው ያለ አንድም ዓሊም የለም። ኢቲካፍ ነው ግን ሱና የነብዩ ስራ ነው። ነብዩ በጥንካሬ ሸደን ዘሮ የተባለበት ስለሆነ ኢትባዕ ሱና ማለት ይሄ ነው። ማለት ነው። ጥሩ ነጋዴ መሆን በዛን ሰዓት ነጋዴ የትርፍን ሰዓት ይጠብቃል አይደል? የትርፍን ሰዓት ይጠብቃል፣ የሚያተርፈውን እቃ ይጠባበቃል። ለዛ ንቁ ነቄ መሆን አለበት። ለፈተና እንዴት እንደምንዘጋጅ እናውቃለን። ምን አይነት information ስብሰባ እንዳለ፣ ስንት ነገር እንዳለ ያንን መስራት ነው። ወደ ወደ ዲን እናምጣው። ዱንያ ላይ የምንጠቀመውን እኮ ነጋዴ ራሱ ብልጥ ነው በንግዱ ራሱ ፕሮፌሰር ነው አይደል በንግድ ዓለም ላይ ያአላ ምንም መጣፍ የማይችል ሰው እንዴት አድርጎ ንግዱ እንደሚያጥፉ ታውቃላችሁ በቃ ብልጥ ሆኗል አኸራው ላይ እንደዛ ብልጥ መሆን ወአንሃ አይ ወአን አኢሻ ረዲየላሁ ተዓላ አንሃ ቃለ ስላለ كان ነብይ صلى الله عليه وسلم የአላህ መላእክተኛ ነበሩ اراد አራደ አያዕተኪፈ اعتكاف ሊገቡ ሲያስቡ صلى الفجر ሱብሂን ይሰግዱና ثم دخل ሙዕተከፈ እዛው ኢዕቲካፍ የሚያደርጉበት ቦታ ይገባሉ። ይሄ ሀ አንደኛው ሌሊት ጠዋት ሱቢሂ ላይ ማለት ነው። ሰግደው በዛ ይቀራል። እንደ ሐዲስ አምጣው ኪታብ ምን ላይ ነው? ስንት ነው የገዛችሁት ኪታብ? እሺ ተሽቀዳድሞ አዎ ቀያሩት وعنها رضي الله تعالى عنها لذين الكتاب تكتب وعنها رضي الله تعالى عنها عونم كعائشة أن النبي صلى الله عليه وسلم يا الله ملاكتين كان نبرو يا أتكف العشر الأواخر من رمضان كرمضان عشر الأواخر اعتكاف يا درق نبر حتى توفاه الله الله توفى درس عز وجل عشان فينا لها يالي هنو جيتا سنة توفى درس رم عشر الأواخر اعتكاف يا درق نبر تلنالك ثم اعتكف ازواجه ከዛም በኋላ ሚስቶቻቸው ኢዕቲካፍ ማድረግ ቀጠሉ። ሚን ባዕድ ከነብዩ በኋላ ከነብዩ በኋላ ከዚህ ሐዲስ የምናገኘው ነብዩ አለይሂ ሰላቱ ወሰላም አሽረል አዋኺርን ምን ያደርጉ ነበር? ኢዕቲካፍ ያደርጉ ነበር። ከዚህ በፊት ግን ምን ነበር? ረመዳኑ ሙሉ ኢዕቲካፍ ያደርጉ ነበር። መጨረሻ አሽረል አዋኺር ላይ ግን አሽረል እንትን መጨረሻ እድሜያቸው አካባቢ ላይ ምንድን ያደረጉት? አሽረል አዋኺርን ብቻ ነበር ኢዕቲካፍ የሚገቡት። እሳቸው ኢዕቲካፍ እያደረጉ ሐታ ተወፋሁ አላሁ ዐዘ ወጀል አላህ እስከወሰዳቸው ድረስ አሽረል አዋኺርን ኢዕቲካፍ ያደርጉ ነበር። እሳቸው ከሞቱ በኋላ ደግሞ ثم اعتكف ازواجه የነብዩ ሚስቶች ኢዕቲካፍን አድርገዋል ሚን ባዕድ ከነብዩ በኋላ ሐዲሱ ሙተፈቅ ዐለይህ ከዚህ የምንጠቀመው ነገር አለ መንሱኽ አይደለም ማለት ነው ሐታ ቢመጣ ዘዕም እንኳ ቢመጣ የነብዩ አለይሂ ሰላቱ ወሰላም ሚስቶች ነብዩ ሀታ ተወፋሁ ላሁ ተዓላ ኢዕቲካፍ አድርገዋል። አስረል አዋኺር እሳቸው ከሞቱ በኋላ ሚስቶቻቸው ያደርጉ ነበር። ይሄ ደዋሙን ያስገናል። መንሱክ አይደለም። እንደው ዘዕም የሚያመጣ ሰው ቢኖር እንኳ መንሱክ ነው የሚል ቢመጣ ማንም የሚቀበለው የለም ማለት ነው። ለምን ሀዛ ከልኢጅማዕ ነው። የነብዩ ሚስቶች ኢዕቲካፍ ያደርጉት ነበር። ሰሓበቱል ኪራም ከዛ እና አሽረል አዋኺርን ሀታ ተወፋሁላ አድርገዋል። አሽረል አዋኺርን ኢዕቲካፍ ማድረግ እንዳለብን ማበረታቻ ነው። አዎ ሙሉ ነው እርሷል። አሽረ ላይ ብቻ ነው ስለከለከለ أزواجه እኮ ነው plural وعنها قالت ሐዲሱ متفق عليه ነው። وعنها አሁንም ከአይሻ قالت እንዲህ ኢን ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢን ካነ ማለት ኢነሁ ካነ ማለት ነው ነበሩ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ነበሩ ትላለች ኢን ካነ ማለት ኢነሁ ካነ ማለት ነው ኢነሁ ጉዳዩ እንዲህ ነው ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ነበሩ ለዩደኺሉ ትክክል ነው አይደል? አሁንም አንድ ሐዲስ ጀምያለሁ وعنها رضي الله እሺ وعنها رضي الله تعالى عنها قالت ትላለች كان النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ነበሩ ኢዛ አራዳ አያዕተኪፈ መስጂድ ኢዕቲካፍ ማድረግ ሲፈልጉ ነብዩ አለይሂ ሰላቱ ወሰላም ሰለል ፈጅረ ሱብሂን ይሰግዱና ثم ደኸለ ከዛ ይገቡ ነበር ሙዕተከፈሁ ኢዕቲካፍ የሚያደርጉበት ቦታ ይገቡ ነበር ሱብሂን ሰግደው ለኢዕቲካፍ የተዘጋጀላቸው ቦታ ይገቡ ነበር በመስጂድ ውስጥ ለአለሁ ኸይማ የሆነ ጎጆ ነገር ሊደረግ ይችላል ድንኳን ሊደረግም ይችላል መስጂድ ማጣበብ እስካልሆነ ድረስ ሙሰሊዎችን አዛዕ ማድረግ ካለ ግን ለእዕቲካፍ ቦታ ሌላ ጋርዶ መቀመጥ የለም። ወላኪን ዝም ብሎ መስጂድ ውስጥ ነው አይደል የሚገባው? ሰነቃው መስጂድ ውስጥ ይገባል፣ ችግር የለም። ራሱ ድንኳን ነገር ሙዕተከፍ ማለት ራሱ እዛው ሱብሂ ሰግደው እዛው ይቀመጣሉ አይደለም ያለች ይገባሉ። የት ይገባሉ? ለእዕቲካፍ ተዘጋጀው ቦታ ማለቷ የሆነ ነገር አለ ማለት ነው። ለብቻ እዛው መስጂድ ውስጥ ለመስጂድ ውስጥ ነው ኢዕቲካፉ። ለመስጂድ ውስጥ ራሱ መጋረጃ አድርጎ የሆነ ነገር አድርጎ መቀመጥ ይቻላል። ተፈቱር ላለመወሰስ ማለት ነው። የሚወጣ የሚገባውን ላለማየት ዚክር ላይ ብቻ ቁርአን ላይ ብቻ ለማተኮር ይደረጋል። ወላኪን መስጂዱ ጥበት የሚፈጥርብን ከሆነ ሰዎችን አዛ የሚያደርግ ከሆነ ሰጋጆችን የለም። ዝም ብለን መስጂድ እንገባለን፣ እዛው እስካፉን መቀጠል ብቻ ነው። አይ መስጂድ ውስጥ ነው ማለት መስጂዱ ጎረቤት ሆቴል አያዕተኪፈ ሰለል ፈጅረ ፈጅርን ሰግደው ይሄ በስንተኛው ነው አልኳቸው? ሚን ሶቢሐተ ኢሕዳ ወዕሽሪን በሀያ አንደኛው ጠዋት ሱብሂን ማለት ነው። ሀያ አንደኛው አለ አይደል? ጠዋት ሱብሂን ሰግደው እዛው ይቀራሉ። ሀያ አንደኛው ጠዋት ሌሊት ሀያ አንደኛው ሌሊት ጠዋት ሱብሂን ሰግደው እዛው ይቀራሉ። እዛው ተቀምጦ አልገባችሁ? ثم دخل معتكفه بصيغة اسم الظاهر أي طيب، مكان اعتكافه أي انقطع فيه وتخلى بنفسه بعد صلاة الصبح لا أنه كان وقت ابتداء الاعتكاف بل كان من من قبل المغرب في ليلة الحادي والعشرين معتكفا لابسا في جملة المسجد فلما صلى الصبح انفرد قال النووي صلى الله عليه وسلم قال النووي رحمة الله عليه ولا بد من هذا التأويل للجمع بين هذا الحديث والأحاديث التي تدل على النبي صلى الله عليه وسلم كان يعتكف في العشر الأواخر من رمضان كالحديث الآتي ለማንኛውም ነውይ አንድ የሚሉት ነገር አለ። ነብዩ አለይሂ ሰላቱ ወሰላም አንደኛው ሌሊት ከእንትን ለይለተል ቀድር ከሚጠበቅባት ውትር ሌሊት አንድ ናት አይደል? ነብዩ አለይሂ ሰላቱ ወሰላም ኢቲካፍ የሚገቡት ሀያ አንደኛው ጠዋት ሱብሂ ከሆነ ሌሊቱ አመልጧቸዋል አይደለም ወይ? ሌላ ሐዲስ አለ። ነብዩ አለይሂ ሰላቱ ወሰላም መግሪብ ላይ ነው የሚገቡት። ዛሬ ሀያኛው ቀን ሀያኛው ሀያኛውን ቀን ከጾሙ በኋላ ሌሊቱ ምንድነው የሚሆነው? ሀያ አንደኛ ሌሊት ነው አይደል? መግሪብ ላይ ይገባሉ፣ እዛው ያድራሉ። እዛው ህዝቡ ጋር ያድራሉ። ሱብሂ ላይ ግን ፈጋጁ ሲመለስ እሳቸው እዛ ይቀራሉ ለማለት ተፈልጎ እንጂ እዛው ኢንፈረደ ለማለት እንጂ ገና የሚጀምሩ ከሱብሂ ጀምሮ ነው ማለት አይደለም። ከሱብሂ ጀምሮ ነው ማለት አይደለም። አልገባችሁም? እዚህ ከሱብሂ እዛው ይቀራሉ ነው አይደል መግሪብ ላይ ነው የሚገቡት ማታ ማታ መግሪብ ላይ ነው የሚገቡት። ሀያኛውን ቀን ትጾማለህ ቤት ውስጥ እቃህን አዘጋጅተ ለኢቲካፍ የሚጠቅምህን ነገር ይዘ ማታ መግሪብ ላይ የት ትገባለህ? መስጂድ ትገባለህ። እዛው ታድራለህ። አንደኛው ሌሊት ነው። ሌሊቱን ታድራለህ። ሱብሂን ሰግደህ እዛው ትቀራለህ ማለት ነው። አትመለስም ወደ እሺ ገብታችኋል? አልገባችሁም? ወአንሃ ቃለት አይሻ ረዲየላሁ ተዓላ ትለናለች። መቼ ነው የሚገባው አልኳችሁ እ ሀያኛው ሀያ አንደኛው ሌሊት ማታ መግሪብ ላይ ነው የሚገባው። ይህ ሐዲስ ደግሞ የነቢዩ አለይሂ ሰላቱ ወሰላም ሱቢህን ሰግደው እዛው ይቀጥላሉ ያለችው አይሻ ስንተኛው ነው? አንደኛው ሱቢህ ገና አዲስ እየገቡ ነው። አይደለም እዛው ይቀራሉ ወደ ቤት አይመለሱም ማለት ፈልጋ እንጂ ገና አዲስ ሱቢህን ሰግደው በዛ ይቀጥላሉ ማለት አይደለም ተባባል ሌላ ስላለ መግሪብ ላይ ነው የሚገቡት ምክንያቱም ጠዋት ሱቢህ ሀያ አንደኛው ሌሊት አልፏቸው ሀያ አንደኛውን ቀን ይጀምሩታል ካልንማ ሀያ አንደኛው ሌሊት ራሱ ዊትር ሌሊት ነው አሳለፉ ማለት ነው አንድ ሌሊት አለፋቸው ይመስላል አይደለም መግሪብ ላይ ነው የሚገቡት ማለት وعنها قالت ኢንካነ እነሁ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ነበሩ ትላለች። እነሁ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ነበሩ። ለዩድኺሉ አለየ ረእሰሁ ራሳቸውን ወደ እኔ ያስገቡት ነበር ትላለች። ለዩድኺሉ ያስገቡ ነበር አለየ ወደ እኔ ማለት ነው። ረእሰሁ ራሳቸውን ወደ እኔ ያስገቡልኝ ነበር። ቤታቸው ጎን ለጎን ነው ማለት እንደዚህ በአንድ ላይ የተያዘ ነው። የነብዩ የነ ቤትና መስጂዱ ከመስጂዱ በር ላይ ይቀመጣሉ ነብዩ አይሻን በሩ ላይ ትቀርብና ራሳቸውን ያወጣሉ ነብዩ አለይሂ ሰላቱ ወሰላም ወደ እሷ ታበጥራለች ጸጉራቸውን። እሷ ውጭ ላይ ናት፣ እሳቸው በመስጊድ ውስጥ ናቸው ማለት ነው። አልተግባባን። አንድ ቤት ሶስት አራት class ያለው ቤት የለም። መካከል ላይ ያለውን ያገናኙታል፣ የቤቱን class ና የመስጊዱ። ነብዩ ከቤት ወደ መስጊድ የሚገቡበት አለ፣ እዛው የተያያዘ ነው። እሳቸው ምን ያደርጋሉ? ራሳቸውን ብቅ ያደርጉላታል። እሷ ቤት ውስጥ ሆና ወይ ውጭ ላይ ሆና ታበጥራላቸዋለች። ጸጉራቸውን ታጥብላቸዋለች፣ ታበጥርላቸዋለች ጸጉራቸውን። እሷ ውጭ ላይ ናት። ለምን አልገባችም? يعني ሀይድ ሀይድ ስለሆነች ነው ያልገባችም። ሀይድ ስለነበረች እሷ አልገባችም። ግን ታበጥርላቸው ነበር ጸጉራቸውን። وعنها قالت إنه كان رسول الله صلى الله عليه وسلم የአላህ መላክተኛ ነበሩ። ليدخل علي رأسه ራሳቸውን ወደ እኔ ቤት ያስገቡና وهو في المسجد እሳቸው መስጂድ ውስጥ ሆነው ግድግዳው አንድ ነው ማለት ነው። አንድ ግርግዳ ነው። ውስጥ ሆነው ራሳቸውን ወደ እኔ ቤት ያስገቡልኛል فأرجله አበጥርላቸው ነበር ጸጉራቸውን ትላለች። ወካነ ነበሩ ላይድኹሉል በይተ ወደ ቤት አይመጡም ነበር ነብዩ ኢላ ለሐጃ ለማይቀር ጉዳይ እንጂ እዛ ካነ ሙዕተኪፈን ኢቲካፍ ከገቡ በኋላ ወደ ቤት አይመጡም ነበር ለማይቀር ጉዳይ እንጂ የማይቀር ነገር ከሆነ ግን የግድ ነው። ሽንት ቤት ይከዳል፣ ለውዱ ይኬዳል። ለምግብ ለማምጣት የሚያመጣ ከሌለ መጠጥ ለማምጣት ይኬዳል። የሚጠጣ ነገር የሚያመጣ ከሌለ ይወጣል። ለማይቀር ነገር ይወጣል። ቆሻሻ ለመጣል ሊወጣ ይችላል። ብዙ ነገር አለ። ካመመው ሰውዬው ሊወጣ ይችላል። ለሕክምና ሊሄድ ይችላል። ካመመው ክሊኒክ እዚህ እነዚህ የማይቀር ጉዳይ ይሰራል። ወላኪን ከዛ ውጭ ያለ ነገር መውጣት አይፈቀድም። ከዚህ የምንረዳው ነገር አለ። አንደኛ የአንድ ሰው ከፊል ሰውነቱ ከመስጊድ ቢወጣ ከኢዕቲካፍ ተቋርጧል አይባልም። የነብዩ ራሳቸው አይሻ ቤት ውስጥ ነበር አውጥተው ታበጥርላቸው ነበርና ባዕዶ በሸረ ከፊል ሰውነታቸው ከመስጊድ ወጥቷል። ግን ኢዕቲካፉ ይቋረጣል አይባልም በዚህ የተነሳ ማለት አልገባችሁም? ግልጽ ነው። ሁለተኛ ሴት ልጅ ብትነካ ኢዕቲካፍ ይበላሻል አይባልም። ወላ ቱባሽሩሁነ ወአንቱም ዓኪፉነ ፊል መሳጅድ መስጂድ ውስጥ ሆናችሁ አትንኳቸው ማለት አይ ወላ ትጃሚዑሁን ግንኙነት አታድርጉ ማለት እንጂ ሰውነታችሁና ሰውነታችሁ አይነካካ ማለት አይደለም። ችግር የለም ማለት ራሱ ከዚህ የምንረዳውም አለ። ነብዩ አለይሂ ሰላቱ ወሰላም ጸጉራቸውን ያጸዱ ነበረ። ኢዕቲካፍ ውስጥ ያለ ሰው ጽዱ መሆን አለበት። በመስጊድ በጣም ብዙ ነገር የሚሰራ ብክለት አለ በጣም ቶሎ ቶሎ መታጠብ፣ ልብስን ቶሎ ቶሎ ማጠብ፣ ጥሩ የሚሸት መዓዛ ነገር ማድረግ እንጂ መስጊድ ማቆሸሽ የለብንም። እንደዛ አይደለም መስጊዱን እየተነሱ መጥረግ ይገባችሁ። ሐዲሱ ሙተፈቅ አለይ ነው። واللفظ للبخاري ለፍዙ የቡኻሪ ነው የቡኻሪ ነው። እና ኢስቲዕማሉ ልምስጥ ፊ ረእስ አይ አምሱጡህ ወአድሃን ነቢዩን ዓለይሂ ሰላቱ ወሰላም አበጥርላቸውና ቅባት እቀባላቸው ነበር አለች። ወፊህ ደሊሉን አላ አነ ኹሩጀ በዕደ በደን ሙዕተኪፍ አንድ ኢቲካፍ ያደረገ ሰው ከፍል ሰውነቱ ከመስጊድ ቢወጣ ችግር የለም። وفيه جوار استخدام الرجل زوجته ይቻላል إلا لحاجة كالبول والغائط والقيء وغسل الجنابة والفرس وغيرها ما لا يمكن قضاء في المسجد በመስጊድ ውስጥ የማይደረግን ነገር ለማድረግ መውጣት ይፈቀዳል፣ ችግር የለም። በሽተኛ ለማየት መውጣት አይፈቀድም። አለሁ ሁነ መጥፎር ወአንሃ ከአይሻ ቃለት እንዲህ አሱነቱ የነብዩ ሱና የነብዩ አካሄድ እንዲህ ነው አለልተኪፍ በሙዕተኪፍ ላይ አላ የዑደ መሪበን በሽተኛ ማየት የለበትም በሽተኛ ለማየት ከእቲካፉ አቋርጦ መውጣት የለበትም ይቋረጣል ኢቲካፉ ሲገባ እንደገና አዲስ ነው የጀመረው የሚባለው ሚነሱን አሱነቱ ሱናው ወይም የነብዩ አካሄድ አለል ሙዕተኪፍ በሙዕተኪፍ ላይ ምንድን ያለበት ሱናው ይሄ ነው አላ የዑደ መሪበን በሽተኛ ማየት የለበትም ወላይ የሻሃደ ጀናዘተን ጀናዛ ላይ መሳተፍ የለበትም። ወደ መቃብር መሄድ የለበትም። ከመስጊድ ኢዕቲካፉን አቋርጦ ወላ የመስ ተምራአተን ሴት ልጅ መንካት የለበትም። ግንኙነት ወላ ዩባሽርሃ አሁንም መገናኘትና መነካካት የለበትም። ወላ የመስ ተምራአተን ቢሸህዋ ያንኛው መስ እንትን ትሉታላችሁ። በስሜት በፍላጎት እሷን መንካት የለበትም። ሰውነቱ ሰውነቷን ማለት ነው። ወላ ዩባሽርሃ ግንኙነት ማድረግም አይፈቀድም። ግንኙነት ማድረግም የለበትም። ወላ ቱባሽሩሁነ ወአንቱም አኪፉነ ፊል መሳጅድ አይደለም ነው እሷ ሱና ነው አለች። በሙዕተኪፍ ላይ መሽተኛ ማየት የለበትም። ወላ ሻደ ጀናዛ ጀናዛ መሳተፍ የለበትም። ወላ የመስተምራአ ሴትን ልጅ በስሜት መንካት የለበትም። የአጋጣሚ ልብት ገባ መስጊድ ወይም ደግሞ ምግብ ልታመጣለት ስትመጣ ወላ የመስተምራአ ወላዩ ዩባሽርሃ ግንኙነት ማድረግ አይፈቀድለትም። ይሄ ሱናው ይሄ ነው። ከነዚህ መቆጠብ አለበት። የነብዩ ሱና ይሄ ነው። ወላ ያኽሩጀ ለሐጃ ለጉዳዩ መውጣት የለበትም። ኢላ ሊማ ላቡደ ሚንሁ ለሁ ሚንሁ ምንም የማይቀር ነገር የሆነ እንደሆነ ሲቀር ኢላ ሲቀር ሊማ ላቡደ ለሁ ለማይቀር ነገር ሚንሁ ከመፈጸም ከማድረግ የማይቀር ነገር ከሆነ ብቻ ወላ ኢዕቲካፈ ኢዕቲካፍ የለም ኢላ ቢሶሚን በጾም ብላ ተናግራለች። አይሻ ረዲየላሁ ተዓላ ነው ምን ምን ያደርጋሉ መሰላችሁ? አይ ሙሉ ይበላሽበታል ማለት አይደለም። ሙሉ ይበላሽበታል ማለት አይደለም። ሱናው ጥሩ ግን የሚመከረው ይሄ ነው። ብልሽት አይመጣም። ሱናው ይሄ ነው። ይበላሽበታል ላይ አይሰጥ ሐዲሱን ራሱ ደረጃውን ትንሽ እንትን ይላል። ضعف እናለው ነው የሚሉት። ከነዚህ ውስጥ የሚሄድ አለ። ዑለማዎች ምንድን ነው የሚሉት? በ exceptional ማስቀመጥ አለበት ብለዋል። ሰውየው ኢዕቲካፍ ሲገባ ከቤተሰብ ሰው ከሞተ እመጣለሁ የሚል በውስጡ ያስቀምጥ ይሄንን ንያ ብለዋል። exceptional ያስቀምጣት ይላሉ ንያው ጋር አለበለዚያ መውጣት የለበትም። መውጣት የለበትም ማለት ከዛም በኋላ ኢዕቲካፍ ተቀባይነት የለውም። ለከ እንደ 60 ቀን ሙተታቢ እንዳለው አይደለም። አይበላሽም፣ ችግር የለም። ማለት ስትገባ እንደ አዲስ ትነይታለህ፣ ኢቲካፉን ትቀጥላለህ፣ ችግር የለም። ግን ለሽንት ብለህ ሽንት ቤት ስትወጣ የወጣህባት ሰዓት ራሱ ከምን ጋር ትደመራለች? ከቲካፉ ጋር ነው የምትደመረው። ለዚህ ግን አይመዘገብልህም፣ አይጻፍም። አልገባችሁም? እንደምላችሁ ለማይቀር ነገር ከመስጊድ ኢቲካፉን ትተህ ስትወጣ ያ የምታቃጥለው time ማን ጋር ይደመርልሃል? ራሱ ቲካፍ እንዳደረግክ ክሊኒክ ብትሄድ አሞ እዛ አንድ ሰዓት ብትቆይ ወይ ሁለት ሰዓት ወይ ሶስት ሰዓት አራት ስድስት ሰዓት የሚያቆዩ ቀን ሙሉ የሚያቆዩ ይጻፍልሃል። ከዚህ ነው ይቻላል። ሊማላ ጉድ ነው ግን የሚቀር ነገር በሽተኛ ማየት ትርፍ ነገር ነው። ትርፍ ነገር ነው። እህ የት እኮ ሐዲሱ ضعيف ስለሆነ እንጂ እኮ ይደግፋል። ዶክተኛ አለ እዚህ ውስጥ ራሱ ወላ የመሰ ምርአትን ሴት ልጅ አይንካ የሚለው አባባል አለ አይደል? እሱ ራሱ አይሻ ምን አድርጋለች? ጸጉራቸውን ታበጥርላቸው ነበር አለ። ግን ወላ የመሰ ምርአትን ሴት ልጅ እንዳይተሻሽ እንዳይነካ እንዳይነካ ተብሏል እንትን ተከልክሏል። ይሄ ግን በዛኛው ራሱ ይሰቅጣል ይወድቃል። ሁለተኛ ያንኛው የሙስሊም ዘገባ አለ ምን የሚል ዑመር ኢብኑ አልኸጣብ ሌሊት مسجد الحرام ውስጥ ኢቲካፍ አደርጋለሁ ብዬ ስለተገብቻለሁ እንዴት ነው ሲላቸው አድርግ ብለውታል። ሌሊት ነው አደርጋለሁ ያለ። ሌሊት ደግሞ ጾምን አይቀበልም። ያለ ጾም ኢቲካፍ አለ ማለት ነው። جمهور العلماء ይህን እንደሌላ አድርገው ተጠቅመዋል። جمهور العلماء ኢማሙ ሻፊዕይና ኢማሙ አሕመድንም ጨምሮ ማለት ነው። አልተገባንም። አቡ ሐኒፋና ኢማሙ ማሊክ ሁለቱ ሁለቱ ኢማሞች ግን ያለ ጾም ኢዕቲካፍ የለም ብለዋል። ይህንን በመጠቀም ወላኪን ቀውሉሁ ضعيف በጣም ደካማ ضعيف ነው። ወላ የመሰ መርአተን ቢሻህዋ በስሜት እንዳይነካ ማለት ነው ብለው ቀይደውታል። አይሻ ያለ ስሜት ነው አይሻ ጋር የተነካኩት ምናምን ለማለት ፈልገው ነው። ወላኪን መነካካቱ ችግር የለም። ወላ ዩባሽራሃ አይ ላ ዩጃሚዓ ወየተምሉ አየኩን አልሙራዱ ቢልመሲ አልጅማ እዚህ ራሱ ወላ የመሰ ምርአተን ወላ ዩባሽሩሃ ምን ሊሆን ይችላል? ግንኙነት አድርግ ግንኙነት አድርግ። ይሄ ደግሞ ደብል ይሆናል። አይ መይጃት ነበር ወቢል ሙባሸረቲ ማዱን አልጅማ ምን ፍቃይል በሸረተ ቢል በሸራ ሊሆን ይችላል ገልብጦም ይቻላል ወላ የመስ ምራአተን ማለት ሴት ልጅ ግንኙነት እንዳያደርግ ወላ ዩባሽራ ሰውነቱ ሰውነቷን እንዳይነካ ተብሎም ይተረጉማል ቀይራችሁም ትችላላችሁ መስ ቢማዕነ አልጅማ አለ መስ መስ ማለት ግንኙነት ተብሎ ተተርጉሟል ሙባሸራም ግንኙነት ተብሎ ተተርጉሟል ሁለቱም መቀየር ትችላላችሁ ማለት መስ ማለት ሰውነት ሰውነትን መንካትም ሊሆን ይችላል፣ ግንኙነትም ሊሆን ይችላል። ሙባሸራ ማለት ሰውነት ሰውነትን መንካት ይሆናል፣ ግንኙነት ሊሆን ይችላል። ስለዚህ ወላ የመስ ምራአተን ሴት ልጅ ሰውነቱን እንዳይነካ በስሜት አንድ ወላ ዩባሽራ ግንኙነት እንዳያደርጋት ወይም ከፈለጋችሁ ደግሞ ሁለቱም ሉጋው ስለሚቀበል ወላ የመስ ምራአተን ሴት ልጅ ግንኙነት እንዳያደርግ ወላ ዩባሽራ ሰውነቱ ሰውነቷን እንዳይነካ በስሜት ይሆናል። ገልብጣችሁ ማለት ነው። አልገባችሁም? ሁለቱንም ይቀበላችሁ ችግር የለም። ሱና ይሄ ولا يخرج لحاجة ለጉዳይ እንዳይወጣ إلا إلا لما لا بد منه የማይቀር ከሆነ እንጂ ولا اعتكاف إلا بصوم በጾም እንጂ ኢዕቲካፍ የለም ይላሉ። ولا اعتكاف إلا بصوم فيه اختلاف كبير ትልቅ اختلاف አስነስቷል። أي لا اعتكاف إلا بصوم በጾም እንጂ ኢዕቲካፍ የለም ኢዕቲካፉ ተቀባይነት የለውም ጾም ጽሞ እንጂ የሚለው አባባል ላይ እክትላፍ አለ። ወላ ድለቱ አድላው ተቅተዲ አደመ ሽትራጢ መስጅድን ጃሚ ወለዚ ቱቃሙ ፊህ ሰለዋት ምን አመጣ ያው እንትን ኺላፍ አለበት ብያቸዋለሁ። ከኺላፉ ደግሞ ጅምሁር ዑለማ እነ ኢማሙ አህመድ እና እነ ኢማሙ ሻፊዒ ምንድን ያሉት አልኳችሁ እ ይቻላል ያለ ጾም ኢዕቲካፍ ይቻላል። ደሊል አልኳችሁ ምንድን የዑመር ብን ኸጣብ እንደዛ አድርጓላችሁ። ሙስሊም የዘገበው ሐዲስ ጠንካራ ነው ማለት ولا اعتكاف إلا في مسجد جامع የሚል ኢላ ፊ መስጂድን ጃሚዕ መስጂደን ጃሚ' እንጂ ጃሚ' ማለት ጀማዓ የሚሰገድበት መስጂድ እንጂ ኢዕቲካፍ የለም የሚል አለ። رواه أبو داود አቡ ዳውድ ዘግበውታል። ወላ በእሰ ቢሪጃል እዚህ ዘገባ ውስጥ ያሉ ሰዎች ችግር የለባቸውም። ያ ማለት በጣም ጠንካራ ባይሆንም ችግር አለባቸው የሚባሉ ሰዎች አይደሉም። ሀዲሱ ታማኝ ተቀባይነት አለው እንቀበለዋለን ለማለት ፈልገው ነው። ወላ በእሰ ቢሪጃል ሰዎቹ ላይ ችግር የለም ብንቀበላቸው ማለት ትንሽ የተመለሉ ይችላሉ፣ ግን ችግር የለም ሰዎቹ ላይ ኢላ አነ ራጅሐ ነገር ግን ራጅሑ ወቅፉ አኺሪ መጨረሻው መውቁፍ ነው። አይሻ ላይ ብቻ የሚቀር ነው ማለት ነው። መውቁፍ ነው ማለት ነው። አይሻ ራሷ ናት ወላ ኢቲካፈ ኢላ ፊ መስጂድን ጃሚዕ ብላ የተናገረች እንጂ ከነብዩ የመጣ አይደለም። ሐዲሱ መውቁፍ ነው የሚለውን ነገር ነው የተናገሩት። አይ ሚን ቀውሊሃ ወላ ኢቲካፈ ኢላ ቢሶምን ወቃለ ሙሰንፍ ጀዘመ ዳረቁጥልዩ ዳረቁጥልይ ተናግረዋል። አነል ቀድረ ለዚ ሚን ሐዲሲ አይሻ ቀውሉሃ ላ የኽሩጁ ሊሓጃ እስከሚለው ድረስ ነው። ከዛም በኋላ ወማ አዳው من من دونها انتهى من فتح الباري وهنا قال ان اخره موقوف قال ابو داود غير عبد الرحمن بن اسحاق لا يقول فيها قالت السنه من العجب انتن እስከዚህ ድረስ ነው ያመጡት ولا يخرج لحاجة الا لما لا بد له منه እስከሚለው ድረስ ነው የአይሻ ዘገባ ولا اعتكاف الا بصوم ولا اعتكاف الا في مسجد جامع የሚባለው ከአይሻ ላይ የዘገቡ ሰዎች ናቸው የጨመሩት ከራሳቸው ምክር የአይሻ ወላ የኹሩጁ ሊሐጀትን ኢላ ሊማ ላቡደ له منه እስከሚለው ድረስ ነው። የአኢሻ من السنة ብላ የተነሳችው እስከዚህ ድረስ ነው። ኤቲካፍ የለም إلا بصوم በጾም እንጂ ኤቲካፍ የለም مسجد جامع ጀማዓ በሚሰገድበት መስጂድ እንጂ የሚለው ሁለቱ አባባል የማን ነው አልኳችሁ? ዳረቁጥኒ ይህንን ያመጡት እንደውም ፈትሁል ባሪ ላይ ኢብነ ሐጀር አልአስቀላኒ ባለ ቡሉገል መራሙ ራሱ ዘርዝረውታል። ይሄ የሌሎች ጭማሪ ነው ራሱ የአይሻ እንኳ አይደለም እያሉ ተግባባን? አልገባችሁ? ለማንኛውም ግን ይሄንኛውን ምክር እንጠቀማለን። ሁለተኛ አሸረል አዋኺር ላይ ነው አይደል ኢቲካፍ? ይሄ ለሌላው ጊዜ ኢቲካፍ ለማድረግ ነው። ወላኪን ኢቲካፍ አልዑለማ ኢጅማዕ አልዑለማ አሸረል አዋኺር ላይ አለ እና አቡ ሐኒፋም ይስማማሉ። እነ ማሊክም ለምን ከጾም ጋር ተያይዞላቸዋል። ምንም ችግር የለም። ምንም ችግር የለም። ኢንሻአላህ ግልጽ ነው። ምን ምንም ችግር የለም። ሱና ነበር መጀመሪያ ኢቲካፍ ሱና ነው። ሱናውን አጓደለ ነው የሚባለው። ሄዶ መርካቶ ውሎ ወይንም ደግሞ ሆነ ንግድ ቦታ ውሎ ተመልሶ መስጊድ ቢገባ ከዛን ጀምሮ ይታሰብለታል። ከዛም በፊት ያለውን ዱንያ በቃ አመልጦታል፣ አልፎታል፣ ንግድ አልፎታል ነው የሚባለው እንጂ ሐራም ሰርቷል አዲስ ሲገባ ተቋርጧል። ምክንያቱም መጀመሪያ ሱና ነው አይደል? ሱናን ነገር ደግሞ መተው ትችላለህ ከፈለግ። ኢቲካፍ ብሎ ገባ። ኢቲካፍ ብሎ ከገባ በኋላ አንድ ቀን የሆነ ችግር መጣበትና ንግድ ቦታ ጠሩ። በቃ ካልመጣ የሆነ ነገር አስፈለገውና ሄደ ወጣ። ደርሶ ቢመጣ ችግር የለም ማለት ሐራም ሰርቷል አይባል። መጀመሪያ ዋጅብ አይደለም ኢቲካፍ። ዋጅብ ቢሆን ዋጅብን መጣ ያስቀጣል እናለን። መጀመሪያ ሱና ነው የራሱን ትርፍ አባከነ ይባላል። ሲመጣ እንደ አዲስ ይጀምራል ማለት ነው ኢቲካፍ ሌላ ደግሞ አንድ ጥሩ ሀዲስ አገኘ እንደለ ወአን እብኑ አባስ ረዲየላሁ ተዓላ አንሁማ አነ ሰለላሁ ዐለይሂ ቃል የአላህ መላእክተኛ እንዲህ ብለዋል ምን አሉ ለይሰ አለል ሙዕተኪፊ ሱን ሲያም በሙዕተኪፍ ላይ ጾም የለበትም ኢላ አየጀአለሁ አላ ነፍሲ በራሱ ላይ ራሱ የደነገገ እንደሆነ ሲቀር ነዝ በቃ አተኪፉ ወአነ ሷኢም ብሎ ከገባ ይሆናል ኢቲካፍ አደርጋለሁ ጾመኛ ሁኜ ካለ ጾመኛ ሁኜ እንጂ ኢቲካፉ አይሆንም ማለት ነው ምክንያቱም በራሱ ላይ ነዝር አድርጎታል ስለዚህ ለይሰ የለም አለል ሙዕተኪፍ ኤቲካፍ በሚያደርግ ሰው ላይ ሲያም ጾም የለበትም፣ አይወጅብበትም። ኤቲካፉን ዝም ብሎ አለ ማድረግ ይችላል። ኢላ አየጀአለሁ ኢላ አየጀአለሁ ያደረገው እንደሆነ ሲቀር እንጂ አላ በራሱ ላይ ራሱ የደነገገው ነው ያስወጀበው ስለት ያደረገ እንደሆነ ሲቀር እንጂ ችግር የለም። ጾም የለበትም ማለት ነው። ይሄ ጠንካራ ደሌል ባይሆንም አሪፍ መውቁፍ ስለሆነ የእንትና የዘገቡት ሙስሊም ላይ የተዘገበው በጣም ጠንካራ ነው። ሙስሊም ላይ የተዘገበው የዑመር ማለት ነው። አለል ሙዕተኪፍ ሲያም ኢላ አየጀዐለሁ አለ ነፍሲ በራሱ ላይ የደነገገውና በራሱ ላይ ራሱ ስለት የገባ እንደሆነ ሲቀር ነው። ረዋሁ ዳረቁጥኒ ወልሐኪሙ ወራጅሑ ወቅፉ አይበን ይህም ሐዲስ ራሱ መውቁፍ ሐዲሱ ራሱ መውቁፍ ነው። እዛው አብደላህ እብኑ አባስ ላይ የሚቀር ሐዲስ ነው። መውቁፍ አይሰራበትም ማለት አይደለም። ሌሎች የለም ካሉ የሰለፉን ሷሊሕን ደግሞ እንቀበላለን አይደል? መውቁፉን እኮ ራሱ አለ። ከምን ጋር እስካልተቃረነ ድረስ መውቁፍ አይሰራበትም ማለት አይደለም። ኢብን መውቁፍ መሆኑ ቢረጋገጥም እንኳን حتى ራሱ ይሄ ራሱ በሌላ ሐዲስ ይደገፋል። ምን ለዑመር የነገሩት አለ ያለ ጾም ኢቲካፍ እንደሚቻል በዛ ራሱ መንሱር ወይንም ደግሞ እንትና ይጠነክራል። መውቁፍ ሆኖ ራሱ ሌላ ከመርፉዕ ሐዲስ ጋር ካልተቃረነ ይሰራበታል፣ ችግር የለም ይሰራበታል። ስለዚህ በሙዕተክፍ ላይ ምን የለም ማለት ነው ጾም የለበትም ራሱ ከደነገገው ሲቀር ራሱ ደነገገ ማለት ምን ማለት ነው በቃ ኢዕቲካፍ እ ጾመኛ ሆኜ ኢዕቲካፍ አድርጋለሁ ካለ ኢዕቲካፉ ያለ ጾም አይሆንም ማለት ነው ስለዚህ በጾም ነው ኢዕቲካፉ ተቀባይነት የሚኖረው በዛን ጊዜ ራሱ ላይ እንትን ካለ እ